القرآن هبوا نعش أبدا قرونا آمنين نعش أبدا السلام عليكم ورحمة الله وبركاته بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على خير خلقه محمد وآله وصحبه وسلم أجمعين أما بعد አሕበቲ ፊላህ ኢኽዋኒ ወአኸዋቲ ወንድሞቼ እህቶቼ በያላችሁበት ሁናችሁ የአፍሪካ ቲቪን የምትከታተሉ ምርጥ ምርጥ ምክሮች ለውድ እህቶች በሚል ርዕስ የጀመርነውን ፕሮግራም ዛሬም እንቀጥላለን ኢንሻአላህ። የዛሬው ትምህርታችን የሚሆነው ትውልዳችን ያጣው ነገር ቢኖር ሞዴል የሚሆነው ነው። አርአያ የሚሆነው ሰው ይፈለጋል። ነሕታጅ ላ ቁድዋ። ስለዚህ አርአያ የሚሆኑ እህቶችና ወገኖች፣ ወንድሞች ማን ማንን ማንሳት ይቻላል? ብዙ ጊዜ ለሴቶች ወንዶች አርአያ የሆኗቸው ሲባል ኦ እሱማ ወንድ ነው፣ እሱማ ምን አለበት፣ እሱማ በቃ ከሴቶች ባህሪ ጋራ የሚለያዩበትን ነገር እያነሱ የወንድ አርአያነት ብዙም ፋይዳ እንዳለው የማይቆጥሩ ብዙ እህቶች አሉ። ስለዚህ ለሙስሊም እህቶችና እናቶች እንዲሁም ለልጆቼ የሙስሊም ሴቶች አርአያ ሊሆኗቸው የሚችሉ በጣም ብዙ ሴቶች አሉና ከነሱ መካከል የተወሰኑትን በዛሬ ትምህርት ላይ ማንሳት እፈልጋለሁ። ሴት እህቶቻችን፣ ወንዶችም አባቶቻችን፣ ወንድሞቻችን እንዳስቀመጡት ሁሉ ሴት እህቶቻችንና እናቶቻችንም ብዙ ወርቃማ ተግባሮችን ተግብረው ለኛ አርአያ የሚሆኑ ስራዎችን አስቀምጠውልናል። ታሪክ መዝግቧቸዋል። ከነዚህ መካከል ከዚህ በታች የምናነሳቸው የተወሰኑት ናቸው። እብኑል ጀውዚ የሚባል ዓሊም አንዲት ሴት ይላሉ አንዲት ሙስሊም ሴት ቡኮ እያቦካች ሊጥ እያቦካች እያለች ባልሽ ሞተ ብለው ነገሯት ይላሉ ይሉናል። ወዲያው እጇን ብድግ አረገችና ሃዛ ጣዓሙን ቀርሳር ለና ፊህ ሹረካ አለች። አሃ ይሄ ምግብ እኮ አሁን የማቦካው ልጋግረው የማቦካው ልንበላው የነበረው ከዚህ በኋላ የሚጋራን ሰው የመጣበት ምግብ ነው አለች። ከዚህ በኋላ የግላችን ሳይሆን የጋራ ነው አለች ይሉናል። ምን ማለታ ነው? ምን ማለቷ ነው? ባሏ ባሏ እስካለ ድረስ የባሏ ሀብት የእሷና የባሏ ነው። ባሏ ሲሞት ግን የባሏ ወራሾች ሁሉ በሱ ስር ያሉ ገንዘቦች ላይ የጋራ ይሆናሉ ማለት ነው። አያችሁ፣ ለምሳሌ እናቱ ብትኖር እያለ የእናቱ ሐቅ እሱ ገንዘብ ላይ የለም። አባቱ ቢኖር እንደዚህ። አረ ልጆቹም ቢኖሩ እሱ እስከፈቀደ ድረስ ማንም አይደራደርም። አሁን ግን እሱ ሲሞት ልጆቹም ሐቅ አላቸው፣ እናቱም ሐቅ አላት። ሌላ ሚስትም ካላቸው ሌላችኛይቱ ሚስትም ሐቅ አላት። ስለዚህ ይሄ ቡኮማ ቦካው ዶቄት እንኳን ሳይቀር የጋራ ሆን ማለት ነው አለች። አያችሁ እንዴት አድርጋ እንደተጠነቀቀች። ሱብሃንአላህ። አሁንም አንዲት ሴት እንዴት እንዳለች ይነግሩናል። ባሏ ከቤት ሲወጣ ትለው ነበረ። ምን ትለው ነበር? እያከ ወከስበል ሐራም፣ አደራህን ሐራም ገንዘብ እንዳታበላን ትለው ነበረ። ከሐራም ገንዘብ እንዳታመጣ፣ ሰርቀህ እንዳታመጣ፣ አጭበርብረህ እንዳታመጣ፣ አታለህ ዋሽተህ እንዳታመጣ፣ በጉቦ እንዳታመጣ፣ በወለድ እንዳታመጣ። ያ ሰላም فإنا نصبر على الجوع والضر ولا نصبر على النار እኛ እኔም ልጆችም ቤተሰቦቻችንም ረሃብና ጭንቀት ችግር ይሻለናል። በሱ ላይ መታገስ ይሻለናል። እሳት ግን አንችልም ይሉ ነበረ። እሳት አንችልም፣ ከእሳት ጠብቀን አደራ። ሐራም የበላ ሰውነት እሳት ነው መጨረሻውና ሐራም እንዳታበላን እያለች የምትናገር ሚስት ነበረች ሱብሓንላህ ሌላዋም እነ አባቷን እንዲሁ ይህንኑ ቃል ትናገር ነበር ይሉናል አባቷን አባታችን አደራህ ሐራም ነገር እንዳታበላን ረሃብ ብንችል ይሻለናል ስቃዩ የዱንያ ስቃይ ቢሆን ይሻለናል እንጂ በሐራም አድገን በሐራማ በሐራም አበልተህን በሐራም ሰውነታችን ፋፍቶ የእሳት ራት ከመሆን ጠብቀን አደራ እያሉ የሚናገሩ ሚስትም ልጅም ነበሩ ብለው በታሪክ ተመዝግቧል ይሉናል። እዚህ ላይ ትንሽ ቆም ብለን ማሰብ ያለብን እስቲ ስንቶቻችሁ ናችሁ ለባሎቻችሁ እንዲህ ብላችሁ ሐራም እንዳታበላን አላህ የከለከለውን ነገር እንዳታደባልቅብን ሐላል ነገር አምጣልን እያላችሁ ባሎቻችሁን፣ ወንድሞቻችሁን፣ አባቶቻችሁን፣ ልጆቻችሁንም እየመከራችሁ ነፃ ንጹህ ገንዘብ ምንም አይነት በአላህ ዘንድም በሰው ዘንድም ተጠያቂነት የማያስከትል ንብረት እንዲኖራችሁ እየጣራችሁ ያላችሁ ስንቶቻችሁ ናቸው? ብዙ ሰዎች ለምን አላመጣም ነው እንጂ ከየት ያመጣል የሚል ጥያቄ የላቸውም። ብዙ እህቶቻችን ብዙ ሴቶች ባሎቻቸው፣ አባቶቻቸው ወይ ወንድሞቻቸው ወይም ልጆቻቸው ከየት የሚያምጡ ብቻ ገንዘብ እንዲኖራቸው ይፈልጋሉ። አረ እንዲያውም እንዳይገፋፏቸውና እንዳይተባበሯቸው ነው። ስለዚህ ሙስሊም ሴቶች እንዲህ የሚሉ አርአያ ሴቶች ነበሯችሁ እነሱን አስታውሱ ለማለት ነው خطيب البغدادي ቢሽር አልሐፊ የሚባል አንድ ዛሂድ ዓሊም ነበረ በነ ኢማሙ አሕመድ ዘመን ይህ ቢሽር አልሐፊ ሶስት እህቶች ነበሩት በጣም አቢዳት ነበሩ በጣም አላህን ይፈራሉ ከሚባሉ ሴቶች ነበሩ ይላሉ አንዷ ኢማሙ አሕመድ ጋህዳ። ሄዳ ለኢማሙ አህመድ ጥያቄ አቀረበችላቸው። ምን አለች? እኔ አንዳንድ ጊዜ መብራት አብርቼ በጨረቃ እፈትላለሁኝ። ስሸጥ ይህንን በመብራት ለሊት ስለፈተልኩኝ የዘይቱም የሻማውም ዋጋ ጨምሬ ነው የምናገረው። ያ በነፃ በጨረቃ በፈተልኩት እኩል አርጌ ከምሸጥ ይሄኛው በጨረቃ ስለፈተልኩኝ ምንም ወጪ ስለሌለው ከመፍተሌ ሌላ ይህን ያህል ይህን ያህል ይሄኛው ደግሞ መብራት አብርቼ ሌላም ጨምሬ ስለሆነ ወጪ ስላለው ብዬ ለይቶ ማስረዳት ይኖርብኝ ይሆን ብለው ለኢማሙ አሕመድ ጠየቁ ይሉናል። አያችሁ አይደል? በመብራት የፈተሉት ትንሽ ወጪ ጨመር ቢያደርጉ በጨረቃ ግን የሚፈትሉትን ነገር ቀነስ ቢያረጉ እንደ ፍጆታ እንደዚያ ነው የሚሆነው። ብዙ ስላልፈጀብኝ። ለምሳሌ አንድ ዕቃ አንድ ዘይት አስር ብር በነበረበት ጊዜና አስራ አምስት ብር በነበረበት ጊዜ የመጣ ዘይት አለ። ሲሸጠው ሁሉንም በሀያ አምስት ብር ቢያደርግ ወጪውን እያሰበው ያለው በአስራ አምስት ስላመጣ አስር ብር አትርፌ እየሸጥኩ ነው ብሎ ቢያስብ በአስር ብር ያመጣው ላይ ግን አስር ብር ሳይሆን ያተረፈው አስራ አምስት ብር ነው ያተረፈው። አስራ አምስት ብር ነው ያተረፈው። አያችሁ፣ ይህንን ለይተን እንሽጥ ወይ ነው የሚሏቸው። አሕመድ ብኑ ሐንበልን እንዲህ ብላ የጠየቀች ሴት ነበረ። በጨረቃና በመብራት በመፍተሌ የተለየ ነገር አለ ወይ? ሂሳብ ላስተካክል ወይ? አላህ ዘንድ እጠየቃለሁ ወይ? ለምን እኩል አድርገሽ ዋጋ ጠራሽ እባላለሁ ወይ? ብላ የምትፈራ ነበረች። ابن الجوزي رحمة الله عليه بليلا ليلا بوتالاي عند السيت نبرتش مبرات يابراتش ويم ሻማ እያነደደች ባለችበት የሆነ ወሬ ደረሳት። ወሬው ምንድነው? ነው? ባልሽ ሞተ አሏት። ባሌ ሞተ? አዎ። ወዲያው መብራቱን አጠፋች። ለምን ሲሏት፣ አሀ አሁን እኮ ይሄ መብራት የኔ ብቻ እኮ አይደለም፣ የባሌ ብቻ እኮ አይደለም፣ አዛዡ ሌላ ነው፣ ሌላ ተጋሪ አለበት አለች። እነዚህ ሕቁቆችን እንዴት አድርገው እንደተጠነቀቁ እነዚህ እህቶቻችን ሁላችንም ልናስባቸው ይገባናል። ምክንያቱም በዱንያ ላይ የሚወሰዱ ዙልሞች የቂያም ቀን የሚከፈሉት በሐሰናት ነው። ነቢይ ሰለላሁ ዐለይሂ ወሰለም ድሃ ማለት ምንድን ነው ብለው ጠየቋቸው አንድ ቀን ሶሐቦቻቸውን። ድሃ ምንድን ነው ብለው ሲጠይቋቸው ድሃ ማለት እኛ ጋር አሏቸው አልሙፍሊሱ ዒንደና መን ላ ዲናረ ለሁ ወላ ድርሃም ወርቅና ብር የሌለው ነዋ ድሃ ማለት እኛ ጋር አላሏቸው። ነቢዩ ግን ዓለይሂ ሰላቱ ወሰላም አልሙፍሊሱ መን ያእቲ ቢሰላትን ወስያምን بصلاة وزكاة وصيام وحج وقد شتم هذا وضرب هذا وأكل مال هذا وسفك دم هذا قالوا ሰግዷል፣ ዘካ ሰጥቷል፣ ጾም ጾሟል፣ ሐጅ አርጓል፣ ሰደቃ ሰድቋል። ግን በሌላ መልኩ ደግሞ አንዱን ገሏል፣ አንዱን ሰድቧል፣ ሌላውን ገንዘብ ቀምቷል፣ ሌላውን አምቷል፣ ሌላውን አስቀይሟል። ይሄ ነው እነዚህ የሶላቱን ለሰው ለገደለበት፣ የጾሙን ሰው ላማበት፣ የሐጁን ዝሙት ለሰራበት ይህንን እየከፈለ እየከፈለ እየከፈለ ሐሰናቶቹ በሙሉ ያልቁና ከዚያ ምን ይሆናል? ሐሰናቶቹን ጨርሶ ሐሰናቶቹን ሲያልቁ ገና ክሱ አለ። ተከፍሎ አላለቀም። በዚህ ጊዜ አላህ ስብሓነሁ ወተዓላ ትእዛዝ ይሰጣል። በሉ እንግዲህ እነዚህ የከሳሾቹ ተበድለናል፣ ከሱ ተበድለናል ከሚሉት ሰዎች ወንጀሎቻቸውን በሙሉ አንሱና እሱ ጋር ጫኑበትና ወንጀላቸውን ይዞ ጀሃነም ይውረድ ይባላል አሉን። አላሁ አክበር። ደሃ ማለት ይሄ ነው። የመጨረሻ ደሃ ችግረኛ ማለት ይሄ ነው። ይህንን ነው እኮ መጠንቀቅ ያስፈልጋል የምንለው። እነዚህ ህቁቆች እኮ ናቸው እየጠፉት ያሉት። ስንቶች ወንድሞቻችን ናቸው ታዲያ? ስንቶች እህቶቻችን ናቸው ይህን አይነት ጥንቃቄ እያደረጉ ያሉት? እኛማ እንደውም አሁን አሁንማ ሰው ሲሞት የወራሾቹ ጉዳይ እንዳይወራ እንዳይዘራ እየተደረገ ነው ያለው እንዳይሰማ በእጁ ንብረቱ በእጁ የሆነው ልጅ አንዱን በሚስቱ አንዱን በአክስቱ አንዱን ባጎቱ አንዱን በእንጀራ ልጁ አንዱን በአማቹ አንዱን በምራቱ ያደርግና ልምልም ያደርገዋል ወራሽ ነኝ ብሎ ከተለያየ ቦታ ተበታትኖ የነበረ ህዝብ ሲመጣ ማየት አይቸላቸው ይላል። አላህ ስብሓነሁ ወተዓላ የቂያም ቀን አቅርቦ ጠይቆ በሐሰናት ከሚያስከፍላችሁ ይልቅ ራሳችሁን እረሙት። መብራት እያበራች የነበረች ኩራዝ እያበራች የነበረች ሴትዮ ባልሽ ሞተ ሲሏት መብራቱን እልም ምን ነው ሲሏት ከዚህ በኋላ እኮ የጋራ ሆነ አለች። ይህንን ነው እህቶች በጣም ልታስቡበት የሚገባ ነገር በሙሉ ይሄ ነው። እኔ አሁን ውርስ ላይ እንደዚህ ያሉ ሕቁቆች ሲነሱ ያው አብዛኛው ጊዜ የውርስ ነገር ነውና እህቶቻችን ላይ አንዳንድ ጊዜ የሚከሰቱ ነገሮች አሉ። በእስልምና የሴቶች ውርስ ባለፈው ትምህርት እንዳልነው አራት አይነት ነው። ከወንድ ጋር እኩል በኩል የሚወርሱበት ጊዜ አለ። የወንድ ዕጣ ግማሽ ዕጣ የሚወርሱበት አለ። ከወንድ በላይ የሚወርሱበት አጋጣሚ አለ። እነሱ ወርሰው ወንዶች የማይወርሱበት ጊዜም አለ። ወራሾች ወንድና ሴቶች ቢሆኑ ወራሾቹ ወንዶቹ ሳይወርሱ ወንዶቹ ተከልክለው ሴቶቹ የሚወርሱበት አጋጣሚ ሁሉ አለ ብለናል። ስለዚህ በዚህ ውርስ ጊዜ ይህንን የእስላማዊ ውርስ ባለመቀበል በቃ ልጆች አንድ ላይ ከሆኑ የአንድ አባት የአንድ እናት ከሆኑ እኩል መዋረስ አለባቸው በሚል ሴቱም ወንዱም እኩል ካልተዋረስነ በሚል የእስላማዊ ውርሱን ትቶ በየፍርድ ቤቱ ሁዶ ተፈርዶላችሁ የሚመጣው የውርስ ገንዘብ ሐላላችሁ አይደለም። በጣም ልታስቡበት ይገባችኋል። ወንዶች ሁለት ሁለት እጅ ነው የሚወስዱት። ምን ላይ መቼ ዝርዝሩ አለ። በዚያ መሰረት ኢስላም የሚለውን አደራችሁ ለማለት ነው። ሌሎች ሚስቶች ሚስቶች የባልን ገንዘብ ግማሽ መውሰድ ውል ከለለሽ በስተቀር ያንቺ ግማሽ እንዳወጣሽና ንብረትሽ ላይ ግማሽ እጅ እንዳለሽ ካልተረጋገጠ በስተቀር በሚስትነትሽ ብቻ ግማሽ መውሰድ አለብኝ ብለሽ የትኛውን ፍርድ ቤት ቢሰጥሽ ልትቀበይ አይገባሽም። በፍጹም ልትወስጂ አይገባሽም። ክልክል ነው። በእስላም የተከለከለ ነው ነው ለምን ቁርአን ነው አይነገረን። የውርስን ነገር እኮ ለማንም አልሰጥም አላህ። ስለዚህ ሴት ሚስት ከባሏ የምትወርሰው ገንዘብ አንድ አራተኛ ነው ወይም አንድ ስምንተኛ ነው። ይህንን ህግ ግማሽ መውሰድ አለብኝ ወይ አንድ ሶስተኛ መውሰድ አለብኝ ብሎ መሟገት ፈጽሞ አይሆንም። አንድ አራተኛ የሚወሰደው መቼ ነው? ልጅ ሲኖራቸው ልጅ ሲኖረው ሟች ልጅ ታለው ሟች ልጅ ከሌለው ደግሞ አንድ ስምንተኛ እንትን ካለው አንድ ስምንተኛ ከሌለው አንድ አራተኛ ይወስዳሉ። ይህንን ነው በሕቁቅ ላይ ጥንቃቄ ማድረግ። ኢንፋቅ ፊ ሰቢልላህ ለአላህ ስብሓነሁ ወተዓላ ዲን ሲባል በሚከፈሉ ምስዋዕቶች ሴቶች ተሳትፎ ያደርጉ ነበር። ዘይነብ ረዲየላሁ ተዓላ አንሃ ከሱብሂ ሶላት በኋላ በጣም ቁጭ ብላ ብዙ ትጠብቅ ነበር። ነቢዩ ዓለይሂ ሰላቱ ወሰላም አንድ ቀን እንዲህ ሲሉ ሰማቻቸው። ያ ማዕሸረ ኒሳ ተሰደቅነ ወለው ሚን ሑልይኩና፣ ሴቶች ሆይ ሰደቃ ሲጡ ከጌጣችሁም ቢሆን ሌላ ትርፍ ገንዘብ እንኳን ባይኖራችሁ ከውበታችሁም እንኳን ከጌጣችሁ ስጡ አሉ። ፈኢኒ ረአይቱኩና አክሰረ አህሊ ናር ከሳት ባለቤቶች ብዙዎች እናንተ ሆናችሁ አይቻችኋለሁ አሉ ቃለት ፈረጃዕቱ ኢላ አብድላህ ዘውጀሃ አብዱላህ ብን መስዑድ ጋር ሄድኩኝና ባሏ ነው ቃለት ለሁ እነከ ረጁሉን ከፊፉ ዛት ልየድ እጅግ ቀለል ያለ ብዙ ገንዘብ የሌለህ ሰው ነህ ወይነ ረሱል ላ ለ ላሁ ለ ሰለም ቀድ አመረና ቢሰደቃ ነቢዩ ደግሞ ሰደቃ ስጡ ብለው ለሴቶች በተለይ አዘውናል فأته فإن كان ذلك يجزئ عني وإلا صرفتها إلى غيرك እኔ ያለኝ ሂድና ጠይቃቸው ለአንተ መስጠት የሰደቃ እንደሰጠሁ የሚቆጠርልኝ ከሆነ እሰጣለሁኝ፣ አለበለዚያ ለሌላ እሰጣለሁኝ አሉ። አብዱላህ ብን መስዑድ አይ በሊእቲሂ አንቲ አንቺ ሂደሽ ጠይቂያቸው እንጂ አልጠይቅም አሉ። ቃለት ፈንጠለቅት ሄድኩኝ ይላሉ። ፈኢዘ ምርአቱ ሚን አልአንሳር ቢባቢ ረሱሊላህ ሰለላሁ ዐለይሂ ወሰለም ሐጀቲ ወሐጀቱሃ አንድ የአንሳር ሴት ልክ ጉዳዩ የእኔ ጉዳይ ሆኖ ለባሏ መስጠት አጅር ያስገኛል አያስገኝም? ካስገኘ ለሱ ሰጣለሁ፣ ካለበለዚያ ግን ለሌላ ሰጣለሁ በሚል ነብዩ በር ላይ ያገኘኋት። ያው ነብዩ ሰለላሁ ዐለይሂ ወሰለም ቤታቸው ክፍት ቢሆንም ብቻቸውን ብናገኛቸው ስለምንፈራቸው ቢላል ከቤት ብቅ ሲሉ ነብዩ ሰለላሁ ዐለይሂ ወሰለም ፈልጌ ነበር አልኳቸው። ነብዩ ሰለላሁ ዐለይሂ ወሰለም ናት አሉ። ዘይነብ ትባላለች። አዩ ዘዋኒብ የትኛዋ ዘይነብ ናት? ዘይነቦች ብዙ ናቸው እኔ ጋር አሉ። ዘይነብ ገሌ ነች አሉና ነገሯቸው። አይ እናም እንደፈለጋችሁ የቲሞች አሉን በየቤታችን ባሎቻችን ችግር አለባቸው። ለነሱ እንስጥ ይቻላል ወላ የግድ ወደ ሌላ ሰው መስጠት አለብን ብለው ጠየቋቸው። ነቢዩ ሰለላሁ ዐለይሂ ወሰለም እነማን ናቸው አሉ። ዘይነብ እንየቱ ዘይነብ ናት የአብዱላህ ብን መስዑድ ሚስት። ጠይብ ለባሏ ልትሰጥ ትችላለች አሉ። ለኪ አጅሩ ልቀራባ ወአጅሩ ሰደቃ ለዘመድ ሰደቃ የሚሰጥ ሰው የሰደቃው አጅር አለው፣ የሰደቃውም የዝምድናውም አጅር አለው። ሁለቱም አጅሮች አብረው ይጻፉለታል። በዚህ መልኩ ከማንም ጋራ ከመሰደቅ ከሌላ ከውጭ ደሃ ጋራ ሄዶ ሰደቃ ከመስጠት ለዘመድ መስጠትና ለቤተሰብ መስጠት የበለጠ ነው ነው። ይሄ ምን ማለት ነው? ታዲያ ሰው ለሚስቱ መሰደቅ ይችላል ማለት ነው? ለሚስቱ ሰደቃ ሊሰጥ እና አጅር ሊያገኝ አይሆንም። ለሚስቱ ሰደቃ መስጠት ሳይሆን ለኪ የአጅሩ ሰደቃ ወአጅሩ ሲላ የተባለችው ለእናቷ ስትሰጥ ነው። ግን ለእናቷም ቢሆን ስትሰጥ ዝምድና ለመቀጠል በሚል እንጂ በዋነኝነት የዘካውን ሶደቃ እንዳልሆን ይታወቃል። ለሁማ አጅራን አጅሩል ቀራባ ወአጅሩ ሰደቃ። እነዚህ ሁለት ሴቶች ለባሎቻችን እንስጥ ብለው የጠየቁት የዝምድናውም ዝምድና የቀጠሉበትም አላቸው የሶደቃም አጅር ያገኛሉ ሁለቱ ታድለዋል አሏቸው። አብዱላህ ብን አባስ ረዲየላሁ ተዓላ አንሁማ ነቢዩ ጋር አለይሂ ሰላቱ ወሰላም ሴቶች መጡና ከዒድ በኋላ ስለ ሶደቃ መከሯቸው። ወይም ነቢዩ ሴቶች ጋር ሄዱና ስለ ሶደቃ መከሯቸው። ከዚያ በኋላ ቁርጣቸውን የአንገት እንትናቸውን እያወጡ መስጠት ጀመሩ። ቀለበታቸውን፣ አልባቸውን የግር እንትናቸውን መስጠት ጀመሩ። በዚህ ጊዜ ቢላል እንደዚህ ጨርቄን ዘረጋሁና መቀበል ጀመርኩኝ ይላሉ። ሴቶቹ እዚያ እንዲያስቀምጡ ቀለበቱ፣ ኸዋቲሙ፣ ምናምኑ ጧቀሙ እንዲመጣ ተብሎ ነቢዩ ሰለላሁ ዐለይሂ ወሰለም ሴቶችን ሰደቃ እንዲሰጡ ግፊት ያሳደሩበት ብዙዎቹ የጀሃነም ጓደኛ እናንተ ሆናችሁ አይቻለሁ ብለው ተናግረው ምንድን ነው የእኛ ጓደኝነት ለምን ሆነ ብለው በግልጽ ተናግረዋል። ነቢዩ ሰለላሁ ዐለይሂ ወሰለም መልሰዋል። ናቂሳቱ ዐቅሊን ወዲን እናንተ ለው አሰን ኢለይከ ደህር ወአሳ ኢለይኪ የውመን ለቁልቲ ማ ራአይቱ ኢሕሳንን ቀጡ እድሜ ልኩን ኸይር ሲያደርግ ኑሮ እድሜ ልኩን ጥሩ ነገር ሲሰራ ኑሮ የሆነ ቀን ቢያስቀይምሽ አላየሁም ምን አድርገህልኝ ታውቃለህ ብላችሁ ልትሉ የምትችሉ የክህደት በሮች ናችሁ፣ ከሃዲዎች ናችሁ ነው የሚሏቸው። የክህደት የሚለው ነገር ገንዘብ ወስዳችሁ ትክዳላችሁ ምናምን እኮ አይደለም። ውለታ፣ የባል ውለታ አታከብሩም። ዲናችንስ በምን ጎደለ? የዲን መጉደልማ እኮ በወር ቢያንስ አንድ ሴት ከአምስት እስከ አስር ቀን አትጾም። የወር አበባ መምጣቱ ማለት ነው። በዚህ የተነሳ አብረው የተወለዱ ወንድ ልጅና አብረው የተወለዱ ሴት ልጅ አንድ ላይ ቢሞቱ ሶላታቸው ቢቆጠር የእሱ ሶላት በጣም ከሷ በላይ ይበልጣል። እጥፍ ነው እንኳን ባንል አንድ ሶስተኛውን ይይዛል ማለት ነው። ይሄ ማለት ሴት ልጅ በተለያዩ አጋጣሚዎች የኢማን ጉድለትም ድክመትም ሊያጋጥማት ይችላልና ነው ማለት ነው። አርአያዎቻችን ቀደምት እህቶቻችንና እናቶቻችን ናቸው ለማለት ነው። ጀዛኩሙላህ ኸይር። በሌላ ትምህርት በሌላ ቀን እስከምንገናኝ ደህና ሁኑ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። رياض الجنة الخضراء بهاء وقفنا من نسائمها الثمينة بني قومي إلى القرآن هبوا نعش أبدا قرونا آمنين نعش أبدا